السلام عليكم ورحمة الله وبركاته فهل أنتم جاهزون طيب ذلك كتاب الصيام من جمره أن سمعت ثلاثة زد إليه الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين آه، مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصيام رقم الحديث 539 من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد صلى الله عليه وسلم كتاب الصيام عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا تقدموا رمضان بصوم يوم ولا يومين إلا رجل كان يصوم صوما فليصمه متفق عليه طيب آه كتاب الصيام ስለ ጾም የሚገልጽ ነው ለመጪው ጾም ነው ላለፈው እንዳይመስላችሁ ጾም ማለት ምን ማለት ነው አንድ ሰው ጾም የሚባለው ምን ሲሆን ነው ምን ሲያደርግ ነው አንድ ባንድ እናያለን ሲያም የሚለው ቃል መከልከል ማለት ነው ከምንም ይሁን ከምን ከመውራትም ይሁን ከሌላ ነገር መከልከል ማለት ነው الصيام لغه مجرد الامساك እንደው መከልከል ነው አንድ ሰው የማያወራ ሆኖ ጸጥ ካለ ምን ይባላል ፉላኑን صائمون ይባላል بمعنى ሳኪቱን ለማለት ለምን ከተባለ ለምሳኪ عن الكلام ወሬ ከማውራት ተቆጥቧልና كما قال الله عز وجل اني نذرت للرحمن صوما የኢሳ እናት ኢሳን በወለደችበት ሰዓት የተለያዩ እንትኖች ከሰው ሲሰዘርባት ማናገር አልችልም ማለች እኒ ነዘርቱ ለራህማኒ ሶማን ማለት ጾም ማለት አይደለም እዚህ ጋር እኒ ነዘርቱ ስኩታን እንደማለት ነው ዝምታን ታስያለሁ ማለት ያው አላናገራችሁም ነው ስለዚህ ቋንቋው ፍቹ ጾም ማለት ወይም ሶም ማለት መከልከል ማለት ነው ከሸሪዓ አንፃር ሸሪዓው ፍቺ ደግሞ የሚባላል የምንፈልገውም እሱን ነው ሸሪዓው ፍቹ ከቋንቋዊ ፍቹ ጋር ጠጋ ብሎ ነው የሚሄደው ጫፍ ይዞ ሙሉ በሙሉ ባይዝም ስለዚህ ሸሪዓዊ ፍቹ ኢምሳኩ ቢንየቲን عن اشياء مخصوصه في زمن معين من شخص مخصوص ይባላል ነው ነይቶ ላለመብላት ላለመጠጣት ግብረ ስጋ ግንኙነት ላለመፈጸም ነይቶ ከተለዩ ነገሮች ከሆኑ ነገሮች መቆጠብ ያም በተወሰነ ዘመን ያው ፈጅር ከወጣበት ይዞ ፀሐይ እስከሚገባ ሚን شخص مخصوص ለመጾም ብቁ ከሆነ ሰው ማለት ነው ለመጾም ብቁ ያልሆኑ ወራባ ላይ ያሉ ወልደም ላይ ያሉ ቢጾሙት ጾም አይሆንም ስለዚህ ሚን شخص مخصوص ማለት ለመጾም ብቁ ከሆኑ ሰዎች في زمن معين ቀን ማለት በቃ ሙሉ ቀን عن اشياء مخصوصه ማለት ከመብላት ከመጠጣት ከግብረ ስጋ ግንኙነት እነዚህ ናቸው እሺ ጾም የሚባለው ነገር ግዴታነቱ የመጣው በስንተኛው ዓመተ ሂጅራ ላይ ነው ነብዩ አለይሂ ሰላቱ ወሰለም መዲና ከሄዱ ነው መቼም ግዴታ የሆነው በሁለተኛው ዓመተ ሂጅራ ላይ ነው ና ሁለተኛው ዓመት ላይ ያው ረመዳን ግዴታ ሆነ ኩቲባ አለይኩም ሲያም የሚለው ሱረቱ በቀራ ላይ ያለው ቁርአን መጣ በዛ ነው ግዴታ የሆነው የጾም ጉዳይ በቁርአንም ኩቲበ አለይኩም ሲያም በሐዲስም መንሷመ ረመዳን በኢጅማዕ በሙስሊሞች አንድነት ድምጽ የጸደቀ ነው ጾም ማለት ከአምስቱ የእስልምና ማዕዘናት አንዱ ነው ቡኒል ኢስላም አላ خمس ከተባለው አንዱ ጾም ነው طيب የጾም ትሩፋቱ ያው የምናገኘው ነገር ነው ኢንሻአላህ ኩሉ አመል ابن ادم له الا الصيام ነው የአደም ልጅ የሚሰራው ሁሉ ስራ ለራሱ ነው አጅሩ የጾም ጉዳይ ሲቀር ጾምስ ለኔ ነው የሚሰራውና እኔ ነኝ ደሞዝን ማቀው ማንንም ማያቅም ብሏል አላህ እኔ ነኝ የምከፍለው ብሏል ይሄ ራሱ የጾምን ትልቅነት ያንጸባርቃል እንላለን عن ابي هريره رضي الله عنه قال الله لا تقدموا رمضان بصوم يوم ولا يومين الا رجل كان يصوم صوما يصوم صوما فليصمه متفق عليه ከአቡ ሁረይራ ተዘገበ ስራውን አላህ ይወደለትና ነብዩ አለይሂ ሰላቱ ወሰለም ይቀጥለውን ተናግረዋል አሉ አቡ ሁረይራ ላተቀደሙ ተቀደሙ ሚለው ላ ተተቀደመ ብር አንዷ ታወርቃ ላ ተቀደሙ ላ አትቀደሙ ማለት ነው ረመዳን ረመዳንን አትቀደሙ ቢሶም የውምን አንድ ቀንና አው የውመኒ ወይም ሁለት ቀን በመጾም ረመዳንን አትቀደሙት ረመዳን ወር ከመግባቱ በፊት አንድ ቀን ሁለት ቀን አይጾምም ነው ከዛ በፊት ያለው ይጾማል እንዲገባችሁ ረመዳን ነገ ልያዘ ወይ ነገ ወዲያ ሲባል አትጾሙ ማለት ለምን አያመሸክ ነው ወይም የውመሸክ የጥርጣሬ ቀን ነው ረመዳን ተወልዶ ይሁን አልተወለደ ይሁን የሚባልበት ቀን ነው ምናልባት የሚፈቀድ ለሰው እዛ ላይ መጾም ማን ነው ኢላ ረጁሉን ኢላ امرአቱም ሊሆንም ይችላል ኢላ شخص እንደማለት ሰውዬ ሲቀር ካነ የሱሙ ሰውመን በተለምዶ ሰኞና ሐሙስ እያለ ይጾም ነበር። አንድ ቀንና ሁለት ቀን ቀድማቸው አትጾሙ የሚባለው ቀን ላይ ያቺ ሰኞ ደረሰች ያቺ ቅዳሜ ማናት ሐሙስ ቀን ሆነች እሱስ ፈለሱም ይጾሙ ማለት ነው የመሸክም ቢሆን የሚጾሙ በተለምዶ ሰኞና ሐሙስን ለመጾም ብሎ እንጂ መጠባበቂያ ለጾም ብሎ ካላደለ ይጾም ማለት ነው ተለምዶ ጾም ያለው ካልሆነ በቀር ከረመዳን ቀድማችሁ አንድ ቀንና ሁለት ቀን አትጾሙ ነው አንዳንድ ብልጦች ዝም ብለው ተኝተው ከርመው ምናልባት ዛሬ እኮ ረመዳን ሊሆን ይችላል አይታወቅምና ለጾማት ሲዛርዋን ቀን ረመዳን ከሆነችም ሰየው ረመዳን ሳይበላሽብኝ ያስኩማት ነው ካልሆነችም መጠባበቂያ ትሆናለች ብለው የሚጾሙ ሰዎች አሉ እዚህ ጋር ቦታ የላችሁም እንዳትጾሙ ከወዲያ ለምን ከሆናችሁ ዛሬ መለማመድ አይቻለም ነው እሺ ላ ተቀደሙ ላ አፍራሽ ወይም ከልካይ ነች ላ ተቀደሙ ላ ተተቀደሙ ነበረች ኑኗን ትጥላታለች ላምና ህያ ስለሆነች طيب ረመዳን ረመዳንን አትቀደሙት ወይም አትቀደሙት ማለት ነው አንድ ቀን ሁለት ቀን በመጾም ኢላ ረጁሉን ወፊ ሪዋያ ኢላ ረጁላን የሚልም ዘገባ አለ ኢላ አን የኩነ ረጁሉን ለማለት ተፈልጎ ነው ዙሮ ዙሮ ወንድ ብቻ እንዳይመስላችሁ ሴትም ኮን ያውናት ብያቸዋለሁ ለፍዙ የመጣው ግን በዚህ ስለሆነ ብቻ ነው طيب ቀጥሉ وعن عمار بن ياسر رضي الله تعالى عنه قال من من صام اليوم الذي يشك فيه فقد عصى أبا القاسم آه، صلى الله عليه وسلم ذكره البخاري تعليقا ووصله الخمسة وصححه ابن حبان وابن خزيمة وعن عمار بن ياسر رضي الله عنهما قال من صام اليوم الذي يشك فيه فقد عصى ابا القاسم صلى الله عليه وسلم عمار ابن ياسر عمار ልጅ ነው ያሲር አባት ነው የአማር እናት ማን ነው ስሟ የአማር እናት ወይም የያሲር ሚስት ሱመያ ትባላለች አወሉ ሸሂደትን ፊል እስላም በእስልምና ለመጀመሪያ ጊዜ ሸሃዳ የሆነ ሴት ነች አማርም በእስላም የተሰቃየ ሰው ነው ያሲርም ያው እንደምታውቁት አንቀው የገደሉት ነው ቁረሾች እስቢሩ አለ ያሲር ነብዩ አለይሂ ሰላም ዱዓ አደረጉላቸው ሶብሩ እናንተ ያሲር ቤተሰቦች በላው መተውባችኋል ፈተና ነው ሶብር አድርጉ መገናኛችን ጀነት ነው ብለዋቸው አላ ይሐል አማር አልተገደለም ያሲርና እናቱ ናቸው የተገደሉት አማር ያው ቆየውን ቆይቶ ነው የሞተው እና አማር ምን አለ መን ሳመ اليوم الذي شك فيه የሚጠራጠሩትን ቀን ረመዳን ዛሬ ወይስ ነገ ይሆን የሚጀምረው እየተባለ የሚጠራጠሩበትን ቀን የጾመ ሰው ሁን ብሎ አውቆ የጾመ ማለት ነው ሳያረጋግጥ فقد عصى ابو القاسم صلى الله عليه وسلم አቡል ቃሲምን አምጿል ይባላል ወንጀሏል ይባላል ተዛዛቸውን አላከበረም ይባላል ምን ብለው ነበር እሳቸው እሳቸው ቅድም የቀራነው ሐዲስ ነው ላ ተቀደሙ ረመዳን በየውሚን አው የውመይን ብለዋል የውመ ሸክ እንዳትጾሙ ተው እለፉት ብለዋል ሳይረጋገጥ መጾም የለም ምናልባት ልምድ ያለው ሰው ለልምዱ ብሎ ጾመ በአጋጣሚ ሆኖ ረመዳን ከሆነ ያው ጾመ ውሏል ይታሰብለታል ካልሆነም ያው ትርፍ ጾሙ ነው ትርፍ ጾሙ ነው ልምድ የሌለው ሰው ግን አይቻልም ይያሉ ይሄን ዘከረው البخاري ኢማሙ البخاري ጠቅሰውታል ዘግበውታል ግን ታዕሊቅ ይባላል ታዕሊቀን ማለት ያለ ሰነድ ከሌ ከከሌ ከሌ ከከሌ ከሌ ከከሌ ሳይ ዝም ብለው የሰው ያን ሰው አባባል አድርገው ዘግበውታል አቁሞ ማለት ነው ታዕሊቅ ማለት ووصله الخمسه አምስቱ ግን የሐዲስ ባለሙያዎች አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህና ኢማሙ አህመድ ማለት ነው እነሱ ቀጥለውታል ሰነድ የሌለው ሰነድ ያልባ አድርገው ቡኻሪ ዘገቡትን በሰነድ ዘግበውታል ነው وصححه ابن خزيمه وابن حبان ابن حبان እና ابن خزيمه ሐዲሱንም መውሱሉን صحيح ነው ብለውታል ነው ይሸኩ فيه ማለት ያው እንግዲህ 29 ከሆነ በኋላ የመሸክ ነው 30ኛው ቀን የሻዕባን 30ኛው ቀን የመሸክ ነው መቶ ብዙ ጊዜ ከ30 በኋላ ያለው የመሸክ አይሆንም وما اتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው ያዘዛችሁን ፈጽሙ የከለከላችሁን ተከልከሉ ነው የውመሸክ አትጾሙ ብሏችኋል የውመሸክን ከጾመ ሰውየው ምን ይባላል فقد عصى ابو القاسم ያለው ለዚህ ነው አቡል ቃሲም የነብያችን ምናቸው ነው ኩንያ ይባላል አቡ ኡሙ በሚል ቃል የሚጀምረው አቡና ኡሙ በሚል ቃል ከተጀመረ ኮንያ ነው የሚባለው መጠሪያ ልዩ መጠሪያ ለቀብ የሚባል ደግሞ አለ ኩንያና ለቀብ ለዩ ለቀብ ማለት አንድ ሰው ሰፊ ከሆነ ልብስ ሰፊ ከሆነ ኸያት ይባላል ለምሳሌ ስሙ አህመድ ሊሆን ይችላል መሐመድ ሊሆን ይችላል መርየም ልትሆን ትችላለች ግን ኸያትና ኸያጣ በስራቸው ጫማ ሰፊም ከሆነ ጫማ ወራሽ ማምን ነገር እንደዚህ የሆነ ስያሜ ሲሰጠው ይሄ ለቀብ ይባላል በስራው የሚሰጠው ስያሜ ለቀብ ነው የሚባለው በአረብኛ ኩንያ ማለት ደግሞ አቡ ፉላን ኡሙ ፉላን የሚለው ነገር ነው ስለዚህ አቡል ቃሲም የነብዩ አለይሂ ሰላቱ ወሰለም ልዩ መጠሪያቸው ነው ኩንየቱ ነብይ ኩንየ ቢአሃዲ አብናኢሂማን ባንዱ ልጃቸው ተጠርተው ነው አልቃሲም የሚባል ልጅ ነበራቸው ከማንም የሚወለደው ከኸዲጃ የሞተው ግን ቀብለ ንቡዋ ነው ይላሉ ነብይነትን ሳያገኙ ነው የሞተው አንዳንዶች የለም ነብይ ከሆኑ በኋላ ነው የሞተው የሞተው የሚልም አለ እንደውም ከዛ በኋላ በመሞቱን የሚያሳይ ነገር አለ ለምን አስባሃ ሙሐመዱን አብተረ ብለዋል ልጃቸው ሲሞት ዘረ ቆራጣ ሆነ ይሄው ልጅ እንኳን አላደገለትም ሞተበት ዘሩ ቆራጣ ነው እያሉ አምተው ነበርና ኢና አዕጠይናከል ከውሰር ፈሰሊ ረቢከ የሚለው የመጣው በዛ ምክንያት ነው የሚሉም አሉ አሁን አቡል አማር ሐዲስን ሲያወራ ምን አለ ፈቀድ አሰ ነብይ ማት እየቻለ አበል ቃሲም ያለ አበል ቃሲሚ ለምንድነው አበል ቃሲም ያለው ነብያችን ለማክበርና ለማላክ ነው አንድ ሰው በልጁ ሲጠራ ክብር ነው አንድ ሁለተኛ لا تجعلوا دعاء الرسول بينكم كدعاء عبادكم بعض من القران ነብያቸውን ስትጠሩ በመሐከላቸው እርስ በርሳቸው እንደምትጠራሩ አንተ መሐመድ እያላችሁ እንዳትጠሯቸው የሚል ነገር አለ ስለዚህ ፈቀደ አሳ መሐመድን ቢል እንደው ጓደኛ ይመስልብኛል ያ እንዳይሆን አበልቃሲም አለ ይላሉ ሌላው አልቃሲም ፈቀቃለ ሰለላሁ ዐለይሂ ወሰለም انما انا قاسم ብለዋል እኔ አከፋፋይ ነኝ والله معطي አላህ ደግሞ ሳጭ ነው ብለዋል ተመው ቢስሚ ወላ ተከነው ቢኩንየቲ አቡል ቃሲም ተብላችሁ አትጠሩ ሙሐመድ ብላችሁ መጠራችሁ ለዋል ይላሉ ይሄ በህይወት እያሉ ነው ከሞቱ በኋላ የሚተፋለ خلاف አለው አላየህ አሁን ጾም ላይ ያለ ነው የዚህን በሳናረግም በጥቅሉ የሚያጠራጥር ቀን የዛሬ ወሩ ገብቷል አልገባም የሚጠራጠሩትን ቀን አትጾሙ ለማለት ነው የተፈለገው የሚያጠራጥረው ለምንድን ነው ለምን እርግጠኛ እንሆነው ሌሎች እምነት ተከታዮች የኛ ጾም በዚህን ቀን ነው ብለው አንድ ሆኖ ይስማማሉ እኛ ላይ ግን ነገ ይሆን አይሆን የሚሸክ ሸክ ይመጣል ለምንድን ነው ከተባለ ወሩ ስለሚያጎድል ነው የነሱ የማያጎድል ወር ነው ይዘው የሚጓዙት ያው በራሳቸው ፍልስፍና ስለሆነ እኛ ግን ሸሪዓን ተከትለን ነው መመሪያን ተከትለን ነው የምንሄደው መመሪያው ደግሞ አሸሩ አከዳ አሸሩ አከዳ አሸሩ አከዳ ብለው ሁለት እጃቸውን ጣት እያሳዩ ሁለት ጊዜ አከዳ አከዳ ብለው ሀያ ጣታቸውን አሳዩ በሶስተኛው ላይ አንድ ጣታቸውን ብቻ አጥፈው ሌላውን ዘረጉ ምን ማለት ነው 29 ቀን ነው ይሆናል ወራት 29 ቀን ይሆናል 30 እንደሚሆን ሁሉ ስለዚህ ይሄ ጨረቃ ጉድሎ ይሆን አላጎደለ ይሆን ነው ጥርጣሬያችን እንጂ ጨረቃው መወረዱ ከታወቀ ሸክ የለንም ጥርጣሬ የለንም መጾም ብቻ ነው አላያል አጠራጣሪ ቆን አትጾሙ የጾመ ሰው የነብዩን አለይሂ ሰላቱ ሰላም ሱና የነቀፈ ነው ለማለት ነው ቀጥሉ وعن وعن ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إذا رأيتموه فصوموا وإذا رأيتموه فأفطروا فإن غم عليكم فقدروا له متفق عليه ولمسلم فإن غم عليكم فقدروا له ثلاثين ثلاثين وللبخاري فأكمل العدة ثلاثين وله في حديث أبي هريرة رضي الله عنه فأكمل العدة شعبان ثلاثين طيب وعن ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إذا رأيتموه فصوموا وإذا رأيتموه فافطروا فان غم عليكم فاقدروا له فاقدروا له متفق عليه ولمسلم فان اغمي عليكم فاقدروا له 30 وللبخاري فاكملوا العده 30 وله في حديث ابي هريره رضي الله تعالى عنه فاكملوا عده شعبان 30 ከአብዱላህ ኢብኑ ዑመር ተዘገበ ስራቸውን አላህ ይወደድላቸውና ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰምቻለሁኝ ምን አሉ ሲሏቸው اذا رايتموه የضمير ይባላል በአረበኛው ወይም ተውላጠ ስም ይሉታል ሁ የሚለው እርሱን ካያችሁት አሉ እርሱ ማለት የትኛው ምኑ ስሙን አልጠቀሱትም እርሱን ካያችሁት ፈሱሙ ጹሙ ወይዳ ራይቱሙሁ ባያችሁ ጊዜ አሁንም فافطروا افطروا አሉ فإن غم عليكم ቢሸፈንባችሁ በዳመና ፈቅድሩ ለሁ ማለት ያው ጨረ ቃሉን እናንተው ለኩት ዛሬ ያክል ነው ብላችሁ ያው 30 ቀን ሂሳብ አድርጉና ከ30 ቀን በኋላ ወር ስለማይጨምር አዲሱ አዲሱ ወር ረመዳን ተወልዷል ብላችሁ ጾማችሁን ቀጥሉ ማለት ነው አሁን ይፈቅድሩ ለሁ የሚለው ትርጉሙ ከበድ ስለሚል የሚቀጥለው ሐዲስ ያብራራዋል ወለሙስሊሚን فإن أغمي عليكم من فإن غم በሚለው فإن أغمي عليكم ቢሸፈንባችሁ ማለት ኢግማ የሚባል የሚጥል በሽታ አለ ታውቃላችሁ የሚጥለው በሽታ ኢግማ ይባላል ለምን አእምሮ ስለሚሸፍን ነው አእምሮአችን ከተሸፈነ ስራውን ያቆማል ያን ጊዜ ወርቃ ሰውየው በሽተኛ ሆነ ማለት ነው ወይ መብድ ነው ወይ በሽተኛ ነው አሁንም ዳመና ሲሸፍን ያው የመሸፈን ባህር ስላለው فإن أغمي عليكم من ቃል ተመሳሳይ ነው ማለት ነው فقدروا له 30 ያንን ወይ ያዛችሁት ወር 30 ቀን ሙሉት ወለልቡኻሪ فاكملوا العده 30 ይሄ ፈቅድሩ የሚፈሰረው ይሄ ነው فاكملوا العده 30 ማለት ፈቅድሩ ለሁ ማለት ልኬታውን ስጡት የወር ልኬታው ስንት ነው 30 ቀን ነው 30 ቀን ሙሉት ማለት ነው ወለሁ في حديث ابي هريره ለቡኻሪ ነው ወለሁ ማለት رضي الله عنه فاكملوا ሙሉ عده شعبان شعبان ቁጥር 30 30 ሙሉት ይላል ይሄ በግልጽ ነው ያመጣው አይከብድም فاكملوا ሙሉ ማን ነው የሚሞላው ጨረቃ ጨረቃው ራሱ አልተጠቀሰም ላይኛው ላይ እዚህ ጋር ግን عده شعبان አሉ የሻዕባንን ጨረቃ ማለታችን ነው ስንት እንሙላው 20 31 32 እንዳንል 30 በግልጽ አስቀምጠው طيب اذا رايتموه የሚለው ተውላጠ ስም ለረመዳን የሚያስከዳል ለሻዕባን የሚያስከድ ነበር አሁን ምን ማለት ነው የዳራ ቱሙሁ አለ ፈሱሙ ረመዳን ብራችሁ ጾሙ ወኢዳራይቱ ሂላለ ሸዋለ ማለት ነው ከረመዳን በኋላ የሚመጣው ወራት የሸዋልን ጨረቃ ደግሞ ካያችሁ ፈአፍጥሩ ረመዳናችሁን አፍጥሩና ያው ዒዳችሁን አክብሩ ነው فإن غم عليكم ቢሸፈንባችሁ ማንኛው የተጠቀሰ ሁለት ጨረቃ ነው የረመዳን ጨረቃም ሊሆን ይችላል የመጨረሻ የሻባን ሊሆን የማን የሻባን ወይም የሸዋል ሊሆን ይችላል فإن غم عليكم ከተደበቀባችሁ ከተሸፈነባችሁ ፈቅድሩ ለሁ የሻዕባን ከሆነ የተሸፈነባችሁ 30 ሙሉና ከዛ በኋላ ረመዳን ብራችሁ ያዙ የረመዳንም ደግሞ መጨረሻው ላይ 29 ላይ ሸዋል ተወለደ ያልተወለደባችሁ ጥርጣሬ ውስጥ ከገባችሁ ያየው ከጠፋ በዳመና የተደበቀ ከሆነ ረመዳን 30 ሙሉት ማለት ነው ገብቷችሁ አልይነቱ እንዳትሸወዱ فاكملوا عده شعبان ማለት ረመዳንን ለመያዝ ሻባን ላይ ያለን ማለት ነው ረመዳን ለመያዝ ተወልዷል አልተወለደም ከሆነ ተሸፈነብን ጨረቃ ማየት አልቻልንም ሻባን ላይ ማለት ነው 30 ሙሉ ሻባንን ከዛ በኋላ ረመዳን ቀጥሩ ነው ረመዳን ስንጾም ቆይተን 29 ላይ ጨረቃ ሊወለድ ስለሚችል እናንጋጣለን ማየት አልቻል ያመናል የረመዳን ጨረቃ 30 ሙሉት ማለት ነው በዛ ላይ ሁሉ ጊዜ ፋክሚል ወደ ሻባን ያለው እንጂ እደ ረመዳን አላለም ብላችሁ እንዳትቸገሩ ነው እንደ ሁኔታው ነው ያለንበትን ወር 30 መሙላት አለብን ሻባን ላይ መሆን ረመዳን ላይ መሆን ማለት ነው طيب ከዚህ ሐዲስ የምንወስዳቸው የረመዳን ወር ግዴታነቱ የሚረጋገጠው አንድ ጨረቃ በመታየቱ ነው ጨረቃ መቼም ይሁን መቼ ከታየ ይጾማል ሁለተኛ የሻባን ጨረቃ 30 መሙላቱ ከተረጋገጠ በኋላ ቀጣው ረመዳን ነውና ብናየውም ባናየውም የመጾም ግዴታ አለብን ነው ምንጊዜ መጾም ሆነ ማፍጠር ከጨረቃ መታየት ጋር የተያያዙ ናቸው ካልተሸፈነና ካልተደበቀ በስተቀር ከተደበቀሳ የሻባን የሻባን ጨረቃ 30 ሞልተን ረመዳን እንጀምራለን አሁንም ረመዳን 29 ላይ የሸዋል ጨረቃ ካልታየ ረመዳናችን 30 እንሞላለን ማለት ነው ቀጥሉ وعن ابن عمر رضي الله تعالى عنهما قال ترى الناس الهلال فأخ فأخبرت النبي صلى الله عليه وسلم أني رأيته فصام وأمر الناس بصيامه رواه أبو داود وصححه الحاكم وابن حبان وعن ابن عمر رضي الله عنهما قال ترى الناس الهلال فأخبرت النبي صلى الله عليه وسلم أني رفصام وأمر الناس بصيامه አብዱላህ ኢብኑ ዑመር ከተባሉ ታላቅ ሰሃቢ ተዘገበ ምን አሉሳቸው ተራ አናሱማ ሰዎች አዩ ተያዩ አልሂላል ጨረቃን ተራ ማለት ለማየት መጣር ነው ዛሬ ተወልዶ አልተወለደም ያንጋጠጡ መርከም እሱ ነው ተራ አናሱ ሰዎች ለማየት ሞከሩ ማን ምንን አልሂላል ጨረቃን ሁሉም ለማየት አንጋጠጠ فاخبرت النبي ان رايته ዘመሐከል ላይ እኔ አይቼዋለሁ ብዬ ለነብዮች ተናገርኩኝ فصام ነብያችን ጾመዋል ወአመረ الناس ሰውንም አዘዋል ቢሲያሚ እንዲጾም ረመዳን በመጾም እሳቸውም ተግብረዋል ሰውንም አጽመዋል ነው በምን አንድ ሰው በማየቱ የአንድ ሰው ወሬ ተቀባይነት የለውም የሚሉ ሰዎች አሉ ታማኝ ሰው ከሆነና ጨረቃ ይቻለው ካለ ይጾማል እንጂ ለምን አይጾምም ይሄው ይሄ ሱሐቢ ሁሉም ሰው ለማየት ሲሞክር እሱ እንዳየው ተናገረ ተጾሟል ነው ተራአ ተፋዑል ነው የሚያሳየው መተያየት ማለት ሁሉም ለማየት ሞከረ ከዛም ከዚህም ያለው ሰው ማለት ነው جعل بعضهم جعل بعضهم يقول انا اراه وبعضهم يقول لا انا اراه እኔ ነኝ የማየው እኔ ነኝ የማየው እያለ ሁሉም አንጋጠጠ ማለት ነው ተሰባሰቡ ሁሉም ሞከሩ መጨረሻ ላይ ግን እኔ አይቻለሁ ብዬ ነገርኳቸው ስነግራቸው እሳቸውም ጾሙ ሰውን ማንጽመውታል ነው ሂላል የሚለው ሂላል ቀመር የሚባል አለ ሂላል የሚባለው ከአንድ ቀን እስከ 3 ቀን ሲሆነው ነው ይባላል ጨረቃው ለምንድነው ሂላል የተባለው ሂላል ማስሙን ድምጽ ማኑ ድምጹን ከፍ ማድረግ ነው አሐለ ቢል ዑምረት እንደሚባለው ድምጹን ከፍ ሲያደርግ ሰው አሐለ ቢል ዑምራ ይባላል ሂላል የተባለው ጨረቃ ተወልዷል ጨረቃ ተወልዷል እያለ ሰው ድምጹ ስለሚያነሳ ሂላል ምስያሜ ተሰጠው ከሶስት ቀን በላይ ግን ማንም ስለሚያየው ወድም ጸጥ ከዛ በኋላ ቀመር ነው የሚባለው ወቀመረ ሙኒራ እንዳለው በድር ይባላል ደግሞ የ14 ቀን ጨረቃ 13 14 15 ሲሆን እሺ ከዚህ ሐዲስ የምንረዳው ዋናው ቁም ነገር ምንድነው ከተባለ አንድም ሰው ቢሆን አይቻለሁ ብሎ ከመጣ ታማኝነት ከተረጋገጠ ረመዳን ይጾማል ነው وعن ابن عباس رضي الله عنهما أن أعرابيا جاء إلى النبي صلى الله عليه وسلم فقال إني رأيت الهلال فقال أتشهد أن لا إله إلا الله قال نعم قال أتشهد أن محمد رسول الله قال نعم قال فأذن في الناس يا بلال أن يصوم غدا رواه الخمسة وصحاب بن خزيمة وابن حبان ورجح النسائي إرساله ከብኑ አባስ ተዘገበ አነ አብየን አንድ የገጠር ዘላን መጣ جاء ማት መጣ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣና ተቃለ አላቸው ኢኒ ራአይቱ ሂላል ዛሬ ኮጨረቃ ይቻለው ያ ረሱላህ አላቸው فقال ነብያችን አሉ ለማን ጨረቃ ይቻለው ለሚለው ሰውዬ አተሻዱ አላ ኢላሀ ኢላላህ አሉት ከአንድ አላህ በስተቀር በትክክል የሚመለክ አምላክ የለም የሚለውን ቃል ምስክር ትሰጣለህ አሉት አዋላቸው ሁለተኛ ጥያቄ አተሻዱ አንደ መሐመድ ረሱልላህ መሐመድ የአላህ መልእክተኛ ናቸው ብለ ቃል ምስክር ትሰጣለህ ቃለ ነዓም አሉት አላቸው ሙስሊምነት ተረጋገጠ ማለት ነው ሙስሊም ካየ ምስክርነት ተቀባይ ይነሳለው ቃለ ፈአድን ፊናስ ያ ቢላል ቢላል ህዝቡን መግለጫ ስጥ ኢየሱሙ ጋደን በነገው ዕለት እንዲጾሙ መግለጫ ስጥ በማለት ያው እንዲያሳውቅ አዘዙት ነው አዕራቢ የገጠር ሰው ማለት ነው من العرب الواحد الواحد اعرابي وهو الذي يرتاد الكلا ያው ብዙ ጊዜ ግጦሽ የሚያግድ ያዘላም ማለት እንደማለት ነው من نزل بعد يسمى فهو اعرابي ይባላል ገጠሬ ማለት ነው ገጠር ማ በአረብኛ ምንድነው ገጠር ማለት በአረበኛ በደው ወይም ደግሞ ሪፍ ይሉታል አሁን በዋናው ቋንቋ ሪፍ ነው የሚሉት አሪያፍ ሪፍ ይሉታል ገጠር የሚኖር ማለት ፈአድን ማለት ያው አምሩ من الاذان والمراد به الاعلام والاخبار بالصوم አልአዛኑ ልغተን አልኢዕላሙ አይደለ ያው አሳውቅ ለማን ነው እንጂ ሀይቅ አዛን አድርግማት አይደለም ሊከውኒ ምን አንየሱሙ ገደን ቢሶሚም ገደን ነገውን እንዲጾሙ ማለት ነው ኒሳቡ ሸሃዳ في دخول شهر رمضان يكفي فيها شاهد واحد አንድ ምስክር ይበቃል ይሄው ይሄ አንድ ሰው ነው የሰጠውን ቃለ ምስክርነት ተቀብለውታል ነው ኢማሙ ተርሚዚ والعمل عليه عند اكثر اهل العلم ይላል وهو مذهب الشافعي واحمد ኢማሙ አህመድ ኢማሙ ሻፊዒም አንድ ሰው ካየ ረመዳን ይያዛል የሚል አቋም አላቸው ኢማሙ ነውይም ይሄ አባባል ትክክል ነው ብለው አስምረውበታል ምክንያቱም የዲን ጉዳይ ነው የዲን ጉዳይ አንድ ሰው እንዲያላየው እንደዚህ ሆነ ካለ ተቀባይነት አለው ብለዋል በሌሎች ምስክርነት ላይ ግን ሁለት ሰው ካልሆነ በስተቀር አይቻል አንድ ሰው ንብረት ተፋበት ተጣሉ ሰዎች ጋር የሱ ነው የሚል ምስክር ሁለት ምስክር በብዙ ቦታ ላይ ሁለት ምስክር ነው የሚመጣው እዚህ ቦታ ላይ ግን አንድ ሰው ይበቃል ነው ለማጾም ካነ ረሱላህ ሰለላሁ ዐለይሂ ወሰለም لا يجوز على شهاده الافطار الا شهاده رجلين من جمع روايه በመጾም ላይ አንድ ሰው አይቻሉ ካለ ይጾማል በማፍጠር ላይ ግን ሁለት ሰው እንጂ አይቀበሉም ነበር የሚል ነገር ስለዚህ እንደውም ማሙ ተርሚዚ አሁን ምን ያሉ በማፍጠር ላይ ሁለት ምስክር ነው የሚያስፈልገው ይላሉ አህለ ዒልሞች ይሄን የሚደግፉት ይላሉ እሺ አሁን እዚህ ጋር ሻሃዳ ያስደረጉት ለምንድን ነው ለምስክርነቱ አሻዱ ብለህ መስክር ማለታቸው ነው ወይስ ሙስሊም ነው ወይ ለማለት ነው ሻሃዳውን የጠየቁት ሙስሊም ነው ወይ ሙስሊም ሆኖ ይረጋገጣ ይረጋገጥ ለማለት ነው انه يكفي في اداء الشهاده الاخبار ولا يشترط لفظ الشهاده ሻሃዳ ማቀባበል አይተበቅበትም አሁን ግን ሻሃዳ ሰጣለሁ ሰው አዎን ያላቸው እንጂ አሻዱ አላለም አዎን ያላቸው ሙስሊምነትን ብቻ ነገራቸው ማለት ሌላው የህዝቦች ሐላፊ የሆኑ ሰዎች የሙስሊሞች ሐላፍትና ቦታ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 وقفه وصححه مرفوعا ابن خزيمه وابن حبان وللدارقطني لا صيام لمن لم يفرضه من الليل حفصه ام المؤمنين تبارالج وعن امنا من الوزبوت عليه ام وانلم ቃለት ቢሆን ግን ቃለት ሐፍሶቱ ቢሆን ኡሙል ሙእሚኒን ነበር የምንለው ራአይቱ ራአይቱ ሐፍሶተ ቢሆን ኡመል ሙእሚኒን ነው የምንለው ታዋ ነው የሚከተለው እንትን አነባቡ ኡመ ኡሙ ኡሚ የሚለው ታዋ ነው የሚከተለው አሁን ታይቱ ፈታ አይደለች አዳ ለምን ኡም አልተባለም እንዳትብኝ ሐፍሶቲ ነበር የሚነበበው አንስ ለገባች ግን ሌላ ህግ አለ ደግሞ ሐፍሶቲ እንዳይባል የሚከለክል ዓለሚያ የሚባል ስም መሆኑ በከስራ እንዳይነበብ ስለሚያደርገው ነው እንጂ አን የገባችበት ነገር ወአን ዘይድን ያን በምናነበው ወአን ዑመር እንላለን ዑመር ላይ ወአን አህመድ እዛ ቦታ ላይ የሚከለከል ስላለ ነው እዚህም ጋር እንደዚሁ ታውታንስና ዓለም መሆኑ طيب እና ሐፍሷ ኡሙ ሙእሚኒን ያማኞች እናት በመባል ከሚታወቁት አንዷ ነች አነ ነብይ ሰለላሁ ዐለይሂ ወሰለም قال ያ አላህ መልእክተኛ የሚቀጥለውን ተናግረዋል አለች መለም ይበይት الصيام ጾምን ያልነያ ሰው ማለት ነው መለም ይበይት ማለት ያላነጋ አስያመ ጾምን ቀብለ ፈጅር ከመፈጀሩ በፊት እጾማለሁ ዛሬ ጾሜን የምውለው የሚል ንያ በቀልቡ ያላሳደረ ፈላ ሲያመለህ ጾም የለውም ጾም ያለው ብሎ እንዳያወራ ቅድም ብለናል ጾም ማለት የመጀመሪያው ከመብላ ከመጠጣት መከልከል ሲሆን ቢንየት ሲያም ብለናል መጾም የሚለውን ነይቶ ሲሆን ነው አለዛ 24 ሰዓት ቢተኛ ሰውየው ሳይበላ ሳይጠጣ ጾመኛ አይባልም በሸሪዓችን ምናልባት በቋንቋው ፍች ባል ይችላል ሸሪዓዊ ግን ጾመኛ ተብሎ ጾመኛ ህግ አይሰጠው ለምን ንያ የለውምና አሁን እዚህ ጋር መለሚ በይት ሲያመ ማለት ከሌሊቱ ነገው ውሎ ጾማለሁ የሚል ንያ በቀልቡ የሌለ ሰው ከመፈጀሩ በፊት ጾም የለውም ፈላሱ ያመለሁ አምስቶች ዘግበውታል ወማለት ትርሚዚ ትርሚዚ ዘንበል ብለዋል ወነሳይ ነሳይም ወሬት ኢላ ተርጂህ ወቅፊ ሐዲሱ መውቁፍ ነው ወደሚለው ዘገባ ዘንበል ያሉ ይመስላሳይታቸው ማለት ነው ወሰሃው مرفوعا ابن خزيمه ابن خزيمه ግን ሐዲሱ مرسل አይደለም موقوف አይደለም مرفوع ነው على وابن حبان ابن حبان مرفوع አድርጎ ምን አድርገውታ صحيح አድርገውታል صحيح ከሆነ ያው ከዶይፍ ከወጣ የትርሚዚና የነሳይ አካሃድ አላጎደለውም ሐዲሱን እያለ ነው የራሳቸው አስተሳሰብ ነው طيب በጥቅሉ ሐዲሱ የሚያሳየው የፈርድ ጾም የዋጅብ ጾም ሲሆን ንያው ከመፈጀር በፊት መንየት አለበት ንያ ማለት አንዳንዶቹ ተራዊ ሰግዶ ሲጨርሱ ነውይቱ አናሱ መገደን ረመዳን አዳን እያሉ ሲነፈርፉ ይሰማሉ ይሄን በሉ ማለት አይደለም انما الاعمال بالنيات ማንኛውም ስራ አጅር የሚኖረው ንያ ሲኖር ነው ንያ ደግሞ መሐሉ ንየቲ አልቀልቡ ቀልብ ላይ እንጂ ምላስ ላይ አይደለም ቀልብ ላይ ነው ለምሳሌ ነገ የት እንደምውል አስባለሁ ዝም ይበውስቴ የሆነ ቀጠሮ አለ ብዬ አስባለሁ አ ነገ ጾማለሁ ብዬ አስባለሁ ነገ ነከለጋ ሄጄ ምሳ ብዬ አስባለሁ ምን ነገር አይጠበቅብኝም መነየት ለመሄድ ለመወሰን ውስጥ ብቻ ማመን ያለበት ስለዚህ ረመዳንን ሳይነያ ያደረ ማለት ነገ ስለምውለው የሚል ሐሳብ ውስጥ ላይ ያለ እንደው ጾም አለው የሚል ነገር ሳይመጣ በቀልቡ ላይ ከነጋበት ጾም የለውም ቢከለከልም ጾም አይባልም ይያጎሉትና ነው ወልድ ዳረቁትኒ ዳረቁትኒ ባሰላለፈ ዘገባ ላስ ያመ ጾም የለውም ሊመለም ይፍሪዱ ግዴታ ላላደረገው ሚን الليل ከሌሊቱ ከመንጋቱ በፊት ነገ እንጾማለሁ የሚለው ውሳኔን ካደረ ጾም የለውም ብለው በዚህ መልኩ ነው የዘገቡት መለም ይበይት بمعنى መለም ይደብሩ بالليل ማለት ሌሊቱን አስተባብሮ ያላደረ ነገ እንደሚጾም ብዙ ሰዎች እንቅልፍ ይጥላቸዋል ማታ ፍጡራ ለሰሁር አዘጋጅተው እበላለሁ ብለው እንቅልፍ ዲብን አርጓቸው ሶላቱን ማልፎ ፀሐይ ጠሮ ይነሳሉ ጾም አላቸው የላቸው አላቸው መለሚ በይት ሲያም ፈራስ ያምረው ይላል ነይቶ ያላደረሰው ጾም የለውም አላችሁ መነያት ማለት በምላስ መናገር አይደለም ብለን ተሰሁሩን አዘጋጀ ማታ ማለት አዘጋጀች ማለት ነገ እንደሚጾም ወስኗል ያይረበው ብቻ ለተነሱ መብራት ፈልጋል ትፈልጋለች እንቅልፍ ጣላቸው ንያው አላቸው ስለዚህ ጾም አላቸው ነው ምን ባረከላሁ طيب ከዚህ ሳንወጣ አንድ ሐሳብ ትዛለኝና ረመዳንን ማታ ከነያ ለነገ ይቻላል ብለናል በቀልቡ ማታ ጾማለሁ ብሎ ዝግጅቱን ካደረገ የንያው ዋናው ምልክት ነው ለተነሶ ተሳሁር ከበላ ሰውየው ግን እንደሚጾም በእርግጠኛ እያሳየ ነው ያለው ችግር የለውም ረመዷን ግን አንድ ጊዜ መነያት ይቻላል ወይ ረመዷን ገና ሲገባ 30 ቀን በሙሉ አንድ መነያት ይቻላል ወይስ አይቻልም የሚል የዑለሞች خلاف አለ አንዳንዶቹ ምን አሉ 30 ቀን በቃ ጾማለሁኝ የሚል ውሳኔ ካሳለፈ ይቻላል አሉ ሌሎች ደግሞ የለም አይቻልም አሉ ለእያንዳንዱ ቀን የራሱ የሆነ ንያ ያስፈልገዋል ምክንያቱም የትናንቱ ረመዳን የዛሬው ረመዳን አንድ አይደለም ያ ራስ ይችላል አንድ ኢባዳ ነው ይሄኛው ራስ ይችላል ኢባዳ ነው ለዙህርና ለአሱር ለአምስታው ቀን ሶላት አንድ አይነያም ለዙህር ራስ ይችላል ንያ ነው ለአሱር ራስ ይችላል ንያ ነው ሙስተቂሎች ናቸው ኢባዳዎቹ። ጾም ላይም ዱቀን ሙሉ ቀን አንድ ጾም ነው ሁለተኛው ጋር ሁለተኛ ጾም ነው የተለያዩ ናቸው የተለያዩ ናቸው ከተባለ እያንዳንዳቸው የራሳቸው የሆነ ንያ ያስፈልጋቸዋል ነው ያው ንያው በቀልብ ነው በቀልብም ቢሆን ወረመዷን አንድ ጾም አለው የሚለው ብቻ ሳይሆን በየማታ እንደ ነገ ሊሆን ማታ ማታ ላይ ምንጊዜም ወይም ሌሊት ላይ ነገን ጾሞ እንደሚውል ማሰብ አለበት የሚለውን እንሰደው لا يجزئ الصيام الا ان ينوي رمضان يجزئ ومذهب ابي حنيفه يجزئ بنيه مطلقه እንደው ጾም ነይቻለሁ ማለት ብቻ ለረመዳን በቂ አይደለም ረመዳንን ነይቻለሁ ማለት አለበት በቀርቡም ቢሆን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 መልእክተኛ ገቡ አለች አይሻ ذات يوم ما ከዕለታት አንድ ቀን ማለት ነው فقال አሉ ጠየቁ ምን ብለው ሀለ እንደኩም ሸያ እናንተ ጋር እንዴት ነው ሰዎች የሚበላ ነገር አላችሁ አሉ ብለው ጠየቁ ቁልና ላ አረ የለም አልናቸው ታለች አይሻ ቃለ ነብያችን አሉ ፈይኒስ ኢደን ሳይም የሚበላ ከለለማ ሳልበላም አሬ ከሞል ጾም ነይቼ አጅር ባገኝ ይሻላል አሉና ፈይኒ ኢደን ሳይም ሚላስ የሚቀመስ ከለለስ ጾመኛ ነኝ አሉ ያው ነይቻለሁ ማታቸው ثم اتانا يوم اخر ሌላ ቀን ደግሞ መጡ እንደገና ثم اتانا እኛ ያለንበት ቦታ መጡ ማለት ነው የውመን ቀን ውስጥ አኸርማ በሌላ ቀን ውስጥ ፈቁልና አልናቸው አሁንም ያው ምግብ ጠየቁ ማለት ነው ሲጠይቁ ኡህዲ ለና ሐይሱን ሐይስ የሚባል የምግብ አይነት ነው ተዘጋጅቷል እሱ ሀዲያ መጥቶልናል ተሰጥቶናል ዛሬስ አልናቸው فقال اريني ሲያሳይኝ አሏት አሳይኝ ማለት አሪኒሂ ያን የመጣው ምግብ فلقد اصبحت صائما ጾም ነበር ያደርኩት ማለት ያው ራስ አልበላን ያደርኩት እንደ ማለት ነው እንጂ እንዴት አይጾም አይደል የለጾም ቋንቋዊ ፍጭ ቋንቋዊ ጾም ነው የቀን ከሆነ ሸሪዓዊ ነው ነው فاكل ከዚያም በሉ ጾም ያደራለሁ አሉ በያምጮ አሉ በሉ ይያሉ ረዋሁ ሙስሊም ምን ማለት ነው ፈለቀድ አስባህቱ ሷኢመን ማለት ጾም ነበር ያደርኩት ማለት ጾም ነይቼ ነበር ማለት ነው ጾም ነይቼ ነበረ የሚበላ እስካለ ላፈጥር እችላለሁ ማለት ነው ፈአከባ ቢማለ ፈአፍጠረ ማለት ነው رواه ሙስሊም እዚህ ጋር የሚያሳየን አሁን ካለፈው ሐዲስ ጋራ ተቃራኒ ነገር ነው አሁን የመጣው ያሳለፍነው ሐዲስ ከሌሊት ያልነያ ሰው ጾም የለውም ማለት ያሁኑ ደግሞ ጧት ረፋደ ቁርስ አለው ይያሉ ከረፈደ በኋላ ከፈጅም ከወርዳቸውም ቀርተው ከጨረሱ በኋላ ነው የለም ስንላቸው ጾም ያለው ያጾም ይቻለው አሉ ቀደም ደግሞ ለልት ያልጾመ ሰው ጾም የለውም ብለው ነበረ በምን እናስማማው ዋጅብ ጾም የሚጾም ሰው ረመዳንም ሆነ ስለትም ሆነ ከፋራም ሆነ ከሌሊት ካልነየ ቀነይቶ ጾም ጾም አይባልም ብሩ የቀድሞ ሐዲስ ያሁኑ ደግሞ ሱና ጾም ነው የጾሙት ያሁኑ ጾም ነው እሱና ጾም ላይ ግን ከዙህር በፊት ከነያ ሰውየው ጾሙ ጾም ሊሆን ይችላል ነው አዳሩን ነገ ጾማለሁ የሚል ሐሳብ የለው ወይም የላትም ከረፋፈደ በኋላ ግን እጾማለሁ አላንድ ይችላል ባይሆን ከሱ በኋላ ላልተጣላል በላሰው ነው የአልጋ መውረጃ ገንፎ በላሰው በኋላ ጾም አልፋት አይችልም ከፈጀረ በኋላ ህልም ምግብ ያልቀመሰ ሰው ዝም ብሎ አርፍዶ በኋላ ላይ ነይቻለ ጾም ቢል ይችላል ማለታችን የክርስቲያን ጾም እንዳታረጉት እሺ ሐይስ ማለት ስሙን አላቀም ሐቂቃ ምን እንደምትት አላቀም ከተምር ነው የሚሰራው ተምርና ቅባት ነገር እንግዲህ ጁብናን በምን በሉት አቂጥ የሚባል አይቤ ነገር ይቀላቀልና አንድ ላይ ተቀላቅሎ ይጋገራል ነው የሚለው ምን እንደምትሉት ራሱ ተወቁት የሚሰራውና አሰራሩ ንግኳችሁ ጧዓሙን ይስናው ሚነት ከተምር ነው የሚሰራው ወላቂቲ ከአይቤ ነገር ወሰብኒ ከቅባት ነገር ዘይትም ሊሆን ይችላል ቅቤም ሊሆን ይችላል ሰምን የሚባለው ይቀላቀልና ይጋገራል ማለት ነው ጦባህ እህቶች ካላችሁ በምግብ ሰለጠናችሁ እንግዲህ አላ ይحال ትርፍ ጾም ላይ ከረፈደን ቢነዩ ይቻላል ሌሊቱን ነይቶ ያደረሰው ረፋ ላይ የሚያጓጓ ምግብ ካገኘ ወይ እንግዳ ከመጣበት ቢበራ ቢያፈጥር ጾሙን በማበላሸቱ ከፋራ አለብህም አይባልም ይሄው ነብያችን አለይሂ ሰላም ምግብ ከተመጥቶልና ስትላቸው አሪኒ ያሉት ቀድሞ አጾምኩም ወይም አፍጥራ ነው አላሉም አሪኒ መጀመሪያ አሳይኝ ያሉት ካሳይ ካሳየቻቸው በኋላ አይ ጾም ላይ ነበረ ግን አምጪው ብለው በሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ያው ነፍስያቸው ማሸነፍ አቅቷቸው እንዳይመስላችሁ እዚህ ጋር ህግ እያስተማሩ ነው ህግን ሲያስተምሩ በቃል ብቻ አይደለም እንደኛ በተግባራቸው ነው አንደኛ ምግብ ሲጠፋ ነይተው መዋላቸው ይቻላል ትርፍ ጾም ላይ ለማሳየት አሁን ደግሞ ነይተው አድረው ነበር ጾም ግን ምግብ አገኙ خلاص አምጡ ብለው በሉ ይሄም ይቻላል እትርፍ ጾም ላይ ረመዳን ላይ ከሆነ ግን ማፍጠር አይቻልም ትርድር የለውም ዋጅብ ነገር ላይ እንደው ባልም ቢሆን ቢፈልጋችሁ ባል ነው ብላችሁ እንት እንዳታለሉ ረመዳን ላይ ማፍጠር የለም የሚያስፈጥር ምክንያት እንደው ራባ ማምን ካልመጣ በስተቀር ማለት ነው አንዳንዶቹ ባል ኮነኝ ነኝ መርሃባ በእያሉ የሚያስቸግራሉ እንደዚህ ያሉ ቃሎች እንዳያጋጥማቸው እሺ ቀጥሉ وعن سهل بن سعد رضي الله عنه أن رسول الله صلى الله عليه وسلم قال لا يزال الناس بخير ما عجلوا ما عجلوا الفطرة متفق عليه وعن سهل بن سعد رضي الله عنه أن رسول الله صلى الله عليه وسلم قال لا يزال الناس بخير ما عجلوا الفطرة متفق عليه ይሄ ደግሞ ስለ ስለ ማፍጠሪያ ሰዓት ነው የሚነግረን ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ لا يزال الناس بخير ሰዎች በኸይር ነገር ላይ ከመሆን አይወገዱም ወይም አይወዝኑም አለቀቁም ኸይርን ነገር ይባላል እስከ መቼ ማዓጀሉ الفطره ፀሐይ ከገባች በኋላ ማፍጠርን እስካስቻኮሩ ድረሳ ፀሐይ መግባቷን ካረጋገጡ በኋላ ለፍጡር የማይዘገዩ ተውሎ ብሎ የሚያፈጥሩ ሰዎች እስካሉ ድረስ በኸይር ላይ ናቸው ይሄን መስመር ከለቀቁ ግን ኸይር ርቋቸዋል ማለት ነው متفقون عليه ስለዚህ ምንድነው ፀሐይ መግባቷ ከተረጋገጠ በኋላ አትዘግዩ ነው ወዳውኑ አፍጥሩ ነው አንዳንድ ሰዎች በደንብ ካልጨለመ አይበሉም እንደው ስጋት አለባቸው ፀሐይ ገባ ይገባ አይመሳቸው ሸከኞች አሉ ፀሐይ ወራውቱ ከጠፋ ባይን የሚታየው ከጠፋ ሰዓቱም የሚገባበት ሰዓት ከሆነ خلاص ገባች ማለት ነው ከዛ በኋላ አራበኝም አልጠማኝም ብለ መቆየትም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 ሐዲስ ያው ነብያችን ያሉ ተብሎ የሚወራው እሺ ምን አላሉ ምን አላሉ አሐቡ ዒባዲ ከባሮቼ ሁሉ በጣም የተወደደ ባሪያ ማለት ኢለየኔ ጋር አላህ አጀሉን ፈጣናቸው ነው ፊጥራን ከማፍጠር በኩል ፀሐይ መግባቱ ከተረጋገጠ በኋላ ማፍጠርን በተመለከተ ቀድሞ የሚያፈጥረው እኔ ጋር የተወደደ ነው ብሎ አላህ ተናግሯልና ፍጡር ላይ መዘግየት የለባችሁም ቀደም እያላችሁ አፍጥሩ ፀሐይ ከገባች በኋላ ነው ثم اتموا الصيام الى الليل ያው እስከ ሌሊቱ መጾም ግዴታ ነው የጾም ገደቡ ፀሐይ እስከምገባ ነው ከገባች በኋላ ግን መዘግየት የለባችሁም ነው طيب እዚህ በቃና ኢንሻአላህ ተዓላ ቀጣዮችን በሚቀጥለው እናያለን ቢኢዝኒላህ